قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم خير إن شاء الله وقلنا قريبا مؤلف من الآل وقلنا قريبا إن محبة الله التي هي محبة العبودية يجب أن تقدم على المحبة التي ليست عبودية وقلنا إلى المؤلف بلنا إلى قريبا بكر تمرتاج اللي بدأ استسنبت إن محبة الله الله سبحانه وتعالى مودد ميبالو التي هي محبة العبودية የባርነት መውደድ ማለት ነው። አላህን መውደድ የሚባለው ነገር هي محبة العبودية የማምለክ ወይም የባርነት አላህን ዑቡድያ ሲል ምን ማለት ነው? አላህን የመገዛት የማምለክ ፍቅር ማለት ነው። ይህ የማምለክ ፍቅር የጂቡ አን ቱቀደመ አለል መሐበቲ አለቲ ለይሰት ዑቡድያ አምልኮ ከሆነችዋ ፍቅር የቀደመች መሆን አለባት። አላህን የምናመልክበት የሆነው ፍቅራችን ለሌላ አካል ካለን ፍቅር መቅደም አለበት ማለት ነው። ባጭሩ አምልኮ ከሆኑት ውጪ ነው። አምልኮ ከሆኑት ውጪ ሲባል አምልኮ ያልሆኑ ፍቅሮች፣ ውዴታዎች መሐበቱ ጠቢዓ ተፈጥሯዊ ፍቅር የሰው ልጅ ምግብ መውደዱ መሐበቱ ልኢሽፋቅ የእዝነት ፍቅር እናት ለልጇ የምታዝነውን የምትወደውን ይመስል ይህን የመሳሰለ ብለን ያለ ነው። ከነሱ መቅደም አለበት የአላህ ፍቅር። ወህየ እሷ እኮ አልሙሐበቱ ልሙሽታረካ በባለፈው ትምህርታችን ላይ ሙሐበቱል ሙሽተረካ ያልነው ማለት ነው። ሌላውም የሚጋራበት ፍቅር ማለት ነው። ፍጡራኖች ይጋሩበታል አይደል? ሁሉም እናቶች ልጆቻቸውን ይወዳሉ ከእንስሳ ጭምር። እንስሳ ጭምር ልጆቻቸውን የማይወድ የለም። እንስሳዎችም ይወዳሉ ልጃቸውን። ግልጽ ነው። እግሯን ብድግ አድርጋ ላምጡት ምኗን ግቷን ለልጇ ጥጃ ስትሰጥ እናያለን አይደል? ይህንን የመሳሰለ ከመሐበት ልአባ ወለአውላድ ምሳሌ የአባት ፍቅር ወለአውላድ የልጆች ፍቅር ወለአዝዋጅ የባልና ሚስቶች ፍቅር ወላምዋል የገንዘብ ፍቅር ከነዚህ ፍቅሮች ሁላ የበለጠ የአላህ ፍቅር ቀድሞኛ ዘንድ ሊመጣ ይገባል። ሊአን አላህ ምክንያቱም አላህ ተዋዓደ ዛቻን አስቀምጧል። ዛቻን አስቀምጧል መን ተቀደመ هذه المحبة ይህንን ውዴታ ፍቅርን ላስቀደመ ሰው على محبة الله ከአላህ ስብሓንሁ ወተዓላ ውዴታ ፍቅር ላስቀደመ ሰው አዎ ዛቻን አስቀምጦለታል ቅጣት እንዳለው ማለት لأن الله تعالى مكنيتم الله سبحانه وتعالى قال الله تعالى الله بلوال من على قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم إلى آخر الآية قل بالأحبل يا محمد يا نبي الله إن كان آباؤكم አባቶቻችሁ ከሆኑ ወአብናኡኩም ልጆቻችሁ ከሆኑ ወኢኽዋኑኩም ወንድሞቻችሁ ከሆኑ ወአዝዋጁኩም ሚስቶቻችሁ ከሆኑ ወዓሽረትኩም ዘመዶቻችሁ ከሆኑ ወአምዋሉን ኢቅተረፍቱሙሃ ወአምዋል ገንዘቦቻችሁም ከሆኑ ኢቅተረፍቱሙሃ አይ ጀማዕቱሙሁማ የሰበሰባችኋቸው ገንዘቦቻችሁ ከሆኑ ወቲጃረተን ወቲጃረቱን ንግዶቻችሁም ከሆኑ ተኽሸውነ ከሳደሃ ክስረቷን የምትፈሩላት ከፍሰውነ መዝፈሩ ከሳዳ ክስረቷን ወመሳኪኑ እንዲሁም መኖሪያዎቻችሁ ቤቶቻችሁ ተርበውነሃ የምትወዷቸው ቤቶቻችሁ አሐበ ኢለይኩም ወደ እናንተ የተወደዱ ከሆኑ ሚነላህ ከአላህ የበለጠ የሚወደዱ ከሆነ ወረሱሊሂ ከመልእክተኛ የበለጠ የሚወደዱ ከሆነ ወጂሃድን ፊ ሰቢልህ በሱ መንገድም ከመታገል የበለጠ የሚወደዱ ከሆነ ፈተረበሱ አላሉ ተጠባበቁ ፈተረበሱ ተጠባበቁ ሐታ ያእቲየ አላሁ ቢአምሪህ አላህ በጉዳዩ እስኪመጣ ሐታ ያእቲየ አላሁ ቢአምሪህ አላህ በጉዳዩ በትእዛዙ እስኪመጣ በዚህ እናንተ በምትወዱት ላይ ተጠባበቁ ዛቻ ነው ወላሁ ላ የህዲ ልቀውም ልፋሲቂን አላህ ስብሓነ ወተዓላ እነዛ አመፀኛ ህዝቦችን አይወድም። ተዋዓደ ሱብሓነሁ ጥራት ይገባውና አምላክ አላህ ዛቻን አስቀመጠ። መን ቀደመ ሀዚህ ልመሕቡባት እነዚህ የተወደዱ ነገሮችን ያስቀደመ አሰማን ስምንቶቹን አላ ሙሐበትላህ ከአላህ ውዴታ ፍቅር ያስቀደመ ወረሱሊህ ከመልእክተኛው ያስቀደመ ወልአዕማሉ ለቲ ዩሕቡሃ አላህ ከሚወደው ተግባር ያስቀደመ ወለም የተወዐድ አላህ ምን ብሎለታል? ዛቻን አስቀምጦለታል። ወለም የተወዐድ አላህ ዛቻን እኮ አላደረገም። አላ ሙጀረዲ ሑብ ሃዚህ ልአሽያ እነዚህን ነገሮች በተናጠል በመውደድ ላይ አይደለም አላህ ዛቻን ያስቀመጠው ማለት ለምን አባቶቻችሁን ወደዳችሁ ልጆቻችሁን፣ ሚስቶቻችሁን፣ ዘመዶቻችሁን ለምን ወደዳችሁ አይደለም ያለው አላህ ግን ለምን አስቀደማችሁ ነው አላህ ያለው። ሊአነ ሃዛ ምክንያቱም እናትን መውደድ፣ አባትን መውደድ፣ ሚስትን መውደድ፣ ገንዘብን መውደድ፣ ቤትን መውደድ እና ሃዛ ሸይኡን ጁቢለ ዐለይህ ልኢንሳን የሰው ልጅ የተፈጠረበት ሁኔታ ጁቢለ ዐለይህ ልኢንሳን የሰው ልጅ የተፈጠረበት ሁኔታ ነው። በተፈጥሮ ያገኘው ነገር ነው። ለይተ እክትያርየን ይህ እኮ የሰው ልጅ በምርጫው ያገኘው ሳይሆን ተፈጥሯዊ ሁኔታ ነው። በቃ እነዚህን ነገሮች መውደድ። ሰው ለምን ሚስቱን ይወዳል? ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያ እናቱን ለምን ይወዳል? ነዓም አዎ መውደዱ በራሱም ፈተና ስለሆነ ኢነማ አምዋልኩም ወአውላድኩም ፊትና ወኢነማ ተወዐድ አላህ እኮ ዛቻን ያደረገው መን ቀደመ ሙሐበተሃ የእሷን ውዴታ አላስቀደመ ነው አላ ሙሐበቲላህ ከአላህ ውዴታ ፍቅር ወረሱሊህ ከመልእክተኛው ወሙሐበቲ ማ ዩሕብሁ ላሁ ወረሱለሁ አላህንና አላህ የሚወደውና መልእክተኛው የሚወዱትን ነገር ያስቀደመን ሰው ነው አላህ ዛቻ ይገባለት ፈላ ቡዳ የማይቀር ነው፣ ቅሮት የለውም ቅሮት የለውም የማይቀር ጉዳይ ነው። ሚን ኢሳሪ ማ አሐበሁ አላሁ ሚን ዐብዲሂ ማስበለጡ ማ አሐበሁ አላሁ ሚን ዐብዲሂ ለባሪያው አላህ የወደደለትን ምን ማለት አለበት ማስቀደሙ ወአራደሁ አላህ ለፈለገው አላማ ዩሕቡሁ ልዓብዱ ወዩሪዱሁ አንድ ባሪያ ከሚፈልገውና ከሚወደው አላህ ለሱ የወደደለትን እ የአላህን ውዴታ ምን ማለት አለበት? ማስቀደም አለበት። ሙሐበቱላህ የአላህ ውዴታ እኮ ፍቅር ለሃ ዓላማት ለሷ ምን አላት? ምልክት አለች። ለሷ ምልክት አላት። ተዱሉ አለይሃ በሷ ላይ مستعم ملاكت يا الله وديتا فكر سويه ووستون داتر امي ام ملاكت ملكتو جال منها كالصوص ان من احب الله تعالى الله سبحانه وتعالى يودد يا فكر فانه يقدم ما يحبه الله من الاعمال الله يمي يودون النا يمي افكرون النقر يحكدمات على ما تحبه نفسه من الشهوات نفسك كم تودون ከምትፈልገው ፍላጎት የአላህን ፍላጎት ያስቀድማል። ወመለዛት አዎ ነፍሱ ከምትወደው ጣፋጭ ነገሮች ወለአምዋል ከገንዘቦች ወለአውላድ ከልጆች ወለአውጣን ከሀገርም የበለጠ የአላህን ውዴታና ፍቅርን ያስቀድማል። ወሚንሃ ከሷ ውስጥ አነ መን አሐበ አላህ ተዓላ አላህን ስብሓነሁ ወተዓላ የወደደ አላሁመ ጃአልና ሚንሁም ፈኢነሁ የተቢዕ ረሱለሁ መልእክተኛውን ይከተላል ፊማ ጃአ ቢሂ መልእክተኛው ሰለላሁ ዐለይሂ ወሰለም በመጡት ጎዳና ላይ ተከትሎ ይሄዳል።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 ወየግፍር ለኩም ذኑበኩም ወንጀላችሁንም አላህ ይምራችኋል። ወላሁ ገፉሩ ረሒም አላህ እኮ ሩህ ሩህና አዛኝ ነው። ቁል ብለህ በል ያ ሙሐመድ አጢኡ ላህ አላህን ታዘዙ፣ ወረሱል መልእክተኛውን ፈኢን ተወለው እምቢ ብለው ከዚህ ከዞሩ ፈኢነ ላህ ላ ዩሕቡ ልካፊሪን አላህ እኮ እነዛ ከሃዲያኖችን አይወድም ብለህ በላቸው። ቃለ ባዕዱ ሰለፍ ከፊል ሰለፎች ብለው ይላሉ ከቀደምት ማለት ነው ኢደዓ ቀውሙን ኢደዓ ቀውሙን ህዝቦች ማለት ነው አው ሞገቱ ቀውሙን መሐበት አላህ የአላህን ውዴታ ፍቅርን ሞገቱ አላህን እንወዳለን አሉ አው አላህን እንወዳለን ብለው አሉ فأنزل الله تعالى አላህ سبحانه وتعالى አወረደ آية المحبة እቺ የፍቅር محبة የፍቅር አንቀጽ ትባላለች። የፍቅር አንቀጽን አላህ አወረደ። የውዴታን አንቀጽ አወረደ። ምንድነው እሱ? አዎ መውደዱ የሰው ልጅ አላህን ወዳለሁ ስላለ አይደለም። قل ብለህ በል إن كنتم تحبون الله ፈተቢዑኒ ዩሕቢቡኩም ላህ ፈፊል አየቲ በዚህ አንቀጽ ውስጥ እኮ በያን ማብራሪያ ገለጻ አለ። ደሊሉን ፈፊል አያ በዚች አንቀጽ ውስጥ እኮ በያን የሚያብራራ አለ፣ ደሊል መረጃ የሚሆን መሐበት አላህ የአላህ ፍቅር ውዴታ ወሰመረቲሃ እንዲሁም ፍሬዋ ወፋኢደቱሃ የእሷ ደግሞ ጥቅም ማለት ነው። የአላህ ውዴታ የሚያስገኝልን ጥቅም ወአላማቲሃ እንዲሁም ምልክቶቿ የመውደድ የማፍቀር ምልክት አላህ አስቀመጠ። እሱ ምንድነው ኢትባዕ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል ነው። ወፋኢደቱሃ ጥቅሟ፣ ወሰመረቱሃ ፍሬዋ ነይሉ መሐበቲላህ እውነት ማለት ነው። ምን እናገኛለን? ይህ ሰው ማለት ነው ትክክለኛ ለአላህ ውዴታ ካለው ነይሉ መሐበቱላህ የአላህን ውዴታ ማግኘት ሊልዓብድ ወመግፊረቱሁ ምህረትን ያገኛል ሊዙኑቢሂ ለወንጀሉ ማለት ነው። እውነት አላህን በትክክለኛ የሚወድና መልእክተኛ የሚወድ ከሆነ የሚያገኘው ፋኢዳ ምንድነው? ተመራው ምንድነው? የአላህን ውዴታና እዝነትን ያገኛል ማለት ነው። ወሚን አላማት ሲድቅ መሐበት ልዓብድ ልላህ አዎ ሁላችንም በቃ አላህ እንወዳለን ማይል የለም። ዲነል ኢስላም እንወዳለን ሁሉም ይላል በቃ ማይል የለም። ግን የመውደድ ምልክት አለዋ ፈተናው እሱ ጋር ነው። ወሚን ዓላማት ሲድቂ ሙሐበት ልዓብድ ሊላህ አንድ ሰው እውነት አላህን ስብሓነ ወተዓላ መውደዱ የሚታወቀው ማ ዘከረሁ ላሁ ቢቀውሊህ አላህ ስብሓነ ወተዓላ በንግግሩ ያስቀመጠው ነው። ያ አዩሃ አለዚነ አመኑ من يرتد منكم عن دينه فسوف يأتي الله بقوم يحبوهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم يا أيها الذين آمنوا أن أنت أمناتشو باروتشوي من يرتد منكم عن دينه عنداتشو كأمنة كدين الإسلام بملس ኋልዮሽ ቢሄድ ዲነል ኢስላምን ትቶ ፈሰውፈ የእቲላህ ወደ ወፊት አላህ ስብሓነ ወተዓላ ያመጣል። የሰው ልጅ ቢያም መን አሚለ ሳሊሐን ፈሊነፍሲ ወመን አሳ ፈአለይሃ ማንንም አይጎዳም ፈሰውፈ የእቲላህ አላህ ከፈለገ ፈሰውፈ ወደፊት የእቲላሁ አላህ ያመጣል ማንን ቢቀውሚን እነዛ ህዝቦችን ዩሕቡሁም እሱም የሚወዳቸውን ወዩሕቡነሁ እንዲሁም እሱን የሚወዱት አላህ የሚወዳቸው እንዲሁም እነሱም አላህን የሚወዱትን ህዝቦች አላህ ስብሐነ ወተዓላ ያመጣል። ታዲያ እነዚህ የሚያመጣቸው ባሪያዎቹ አድለቲን አለል ሙእሚኒን በምእመናን ላይ የሚዋረድ ወዩህ ምንድናቸው? አሊለቲን አለል ሙእሚኒን ለምእመናን የሚዋረዱ ራሳቸውን ዝቅ የሚያደርጉ አዒዘቲን አለል ካፊሪን በካሃዲያን ላይ ደግሞ የበላይ የሆኑ አው የነሱ የበላይነት ካፊሮች ዘንድ እንጂ ሙስሊሞች ዘንድ አይደለም። ዩጃሂዱነ ፊ ሰቢልላህ በአላህ መንገድ ይታገላሉ፣ በአላህ መንገድ ይታገላሉ። ወላ የኻፉነ ለውመተ ላኢም የወቃሽን ወቀሳ የማይፈሩ ናቸው። ወላ የኻፉነ አይፈሩም ለውመተ ላኢም የወቃሽን ወቀሳ አይፈሩም። እኚህ ናቸው ትክክለኛ አላህ ውዴታ ፍቅር በውስጣቸው የሰረጸ ሰዎች። ይህንን የቁርአን ያ ተንተርሰን የምናወጣቸው ነገሮችን ተመልከቱ። فذكر في هذه الآية الكريمة በዚች የተከበረች አንቀጽ አላህ ስብሐነ ወተዓላ ወሳ ሊሙሐበት ላሂ አላህን ለመውደድ አርባ ዓላማት አራት ምልክቶች አሉት አለ። አልዓላመቱል ኡላ የመጀመሪያው እኮ ምልክት አነል ሙሕቢነ ሊላህ ለአላህ ስብሓነ ወተዓላ ወዳድ የሆኑ አፍቃሪ የሆኑ አላህን የኩኑነ አዚለተን አለል ሙእሚኒን ለአማኞች ራሳቸውን የሚያተናንሱ ናቸው ይተናነሳሉ ቢማዕና ማዕናው ምንድነው ማለት አነሁም እነሆ እነሱ ዩሽፊቁን ዐለይሂም ለአማኞች ያዝኑላቸዋል ወየርሐሙነሁም ወያዕጢፉነ አለይህም በእነሱ ላይ እዝነትን ያሳዩ በአጠቃላይ ዩሽፊቁን አለይህም ወየርሐሙነሁም ወያዕጢፉነ ዐለይሂም እነዚህ ተመሳሳይ ቃላቶች ናቸው ይራሩላቸዋል ያዝኑላቸዋል የመሳሰለት ቃለ ዐጣ ረሒመሁላህ አጣዕ ብሎ ይላል አላህ ይዘንለትና የኩኑነ ሊልሙእሚኒን ለአማኞች እኮ ይሆናሉ ከልዋሊድ ሊወለዲህ ከልዋሊድ ልክ እንደ ወላጅ ነው የሚሆኑት ሊወለዲህ ለማን ለልጁ እንደሚያዝነው ነው ሙእሚኖች ለማን የሚያዝኑት ለአማኞች የሚያዝኑት እናት ልጇ ወደ እሳት ስትሄድ ዝም ብላ ታያለች አታይም። እውነተኛ ሙእሚን የሆነ ሰው የአላህ ስብሐነ ወተዓላ ምን ሲጣስ ድንበር ሲጣስ አይቶ ዝም አይልም። እናት ልጇ ወደ ምን ወደ እሳት ስትሄድ እያየ ዝም እንደማይለው ማለት ነው። አዎ ይነግረዋል ማለት ነው፣ ያስተምሯል። እሱ የፈለገውን ሊለው ይችላል። የኩኑነ ሊልሙእሚኒነ ከዋሊዲ ከልዋሊድ ሊወለዲ አልዓላመቱ ሳኒያ ሁለተኛ ምልክት አነሁም የኩኑነ አዕዘተን አለል ካፊሪን በካሃዲያኖች ላይ የበላይ ናቸው። አነሁም ነው እኮ እነሱ የኩኑነ ይሆናሉ አዕዘተን አለል ካፊሪን በካሃዲያን ላይ የበላይ ናቸው። አይ ማለትም ዩብሂሩነ ለሁሙል ጊልዛ ዩብሂሩነ በይፋ ያወጣሉ ለሁም ለነሱ አልጊልዛ ጊልዛ ማለት ማለት ነው ጠንካራ መሆናቸው ወሽዳ ብርቱ መሆናቸው። ወተረፉ ዐለይህም በእነሱ ላይ የበላይ ሆኖ ነው የሚገኙት። አዎ ሙእሚኖችና ሙስሊሞችን ሳይ አይደለም የሚወጣጠረው የምትወጣጠረው ማለት ነው። ወተረፉ ዐለይህም በእነሱ ላይ ከፍ ማለትን ነው የሚያሳዩት። እዛ ከሃዲያኖች ላይ ነው የአጡንቻ መታየት ያለበት። ወላ ዩዝሂሩነ ለሁም ለነሱ በይፋ አያሳዩአቸውም። ለካፍሮች ወላ ዩዝሂሩነ ለሁም ለነሱ አያሳዩአቸውም። አልኹዱ ለነሱ መተናነስ ወضዕፍ ደካማነቱን አያሳይም ማለት ነው። አልዓላመቱ ሳሊሳ ሶስተኛው ምልክት እነሁም ዩጃሂዱነ ፊ ሰቢልላህ በአላህ መንገድ ይታገላሉ። ቢነፍሲ በነፍሳቸው ወልየዲ በእጃቸው ኸይር ነገርን በመጻፍ ግልጽ ነው። ኸይርን ነገር በመጻፍ በነፍሳቸው ነፍሳቸውን በመስጠት ወልማሊ በገንዘባቸው በአላህ መንገድ በማውጣት ወሊሳኒ ሐቅን ለሰው በመናገር በምላሳቸው ሊኢዕዛዝ ዲንላህ የአላህን እምነት ዲንን የበላይ ለማድረግ ወቀምዒ ወቀምዒ ማለት ለማዋረድ ማለት አዕዳኢ የእሱን ጠላት ቢኩል ወሲለቲን ቢኩል ወሲለትን በእያንዳንዱ ወሲላ መዳረሻ የአላህን ጠላት የሆኑትን የበታች ለማድረግ እስልምናንና የነቢዩ አለይሂ ሰላቱ ወሰላም መንገድን ከፍ ለማድረግ ጥረት ያደርጋሉ። አይነ ነህኑ እኛ የት ነው ያለነው? በነፍሳችን እየታገልን ያለነው በእጃችን በገንዘባችን በምላሳችን በምናችን ሁላችንም ራሳችን እንጠይቅ። ለዓመቱ ራቢያ አላህን የመውደድ ምልክቱ እኮ አራተኛው አለ አነሁም ላ ተእኹዙሁም ፊላሂ ለውመተ ላኢም አነሁም እነሆ እኮ እነሱ ላ ተእኹዙሁም አትይዛቸውም ፊላሂ በአላህ ስብሓነ ወተዓላ መንገድ ላይ ለውመተ ላኢም የወቃሽን ወቀሳ የሚይዛቸው አይደሉም። አዎ ሰው ብዙ ነገር ሊል ይችላል ሱናን በመከተል ሴት ልጅ ሂጃቧን ለብሳ ስትሰተር ብዙ ነገር ሊባል ይችላል። ليس من الكافر ከካፍር አጠብቁ ከሙስሊሞች ስም ሊወጣ ይችላል። ሙስሊሙ ቀድሞ ስም ሊያወጣ ይችላል። فلا يؤثر فلا يؤثر فيهم በእነሱ ላይ የሚያመጣው ተጽዕኖ የለም። فلا يؤثر ተጽዕኖ አይፈጥርባቸውም። ازدراء الناس የሰው ልጆች እነሱን አናሳ አድርጎ መቁጠር፣ ازدراء الناس የሰው ልጆች አናሳ አድርጎ መቁጠር። ازدراء ማለት ኢሕቲቃር ማለት ለሁም ወለውሙሁም እነሱም መውቀሳቸው إياهم على ما يبذلوا على ما يبذلون በአላህ መንገድ ለሚያወጡት ሚን አንፉሲም ከነፍሳቸው وأموالهم ከገንዘባቸው لنصرة ሐቂ ሐቅን ለመነሰር ብሩ ለሚያወጡት ሰው ቢያላግጥ አዎ እንደ ትንሽ ቢቆጥራቸው ምንም የሚሰማቸው አይደለም ለምን ሊቀነዓቲህም ስለ ተብቃቁ ነዋ ስለ ተብቃቁ ነው ቢሲሐቲ ማ ሁም ዐለይህ እነሱ ያሉበት ጎዳና ትክክል በመሆኑ ላይ ተብቃቅቷል። ማንም ቢል ማንም ቢል በቃ ያስኩት ጎዳና የነቢይ ዓለይሂ ሰላቱ ሰላም መንገድ ከሆነ አላህ የሚወደው ከሆነ ሰው ምንም ይበል። ዲን አልኢስላም ልክ እንደምንለብሰው ልብስ አንድ ሰው ይሄ ያምርብሻል ስላለሽ የምትለብሽው አይ ይሄ አያምርብሽም ያስጠላብሻል ስላለሽ የምታወልቂው ልብስ አይደለም። ወይም አንተም ዲነል ኢስላም አንድ ጓደኛ ስትለብሰው ያምርብሃል ሲልህ እንደምትለብሰው ልብስና አንዱ ደግሞ ያስጠላብሃል ሲልህ እንደምታወልቀው ልብስ አይደለም ማለት ነው። ሐቅ ነው ብለን ከያዝን ያንን ይዞ መገኘት ብቻና ብቻ ማሁም አለይ ወቁወቱ ኢማንህም አዎ ኢማናቸው ጠንካራ ከመሆኑ አንጻር ነው። ወየቂንህም የቂናቸውም ፈኩሉ ሙሂቢን እያንዳንዱ እኮ ወዳጅ አዎ አፍቃሪ ፈኩሉ ሙሕብ ሁሉም ወዳጅ አፍቃሪ ዩአሲሩ ፊህ ለውም ዩአሲሩ ፊህ ለውም የሰዎች ወቀሳ እሱ ላይ ተጽዕኖ ቢፈጥር ፈዩድዒፉሁ የሚያደክመው ከሆነ አሙናሰረቲ ሀቢቢሂ የሚወደውን አካል ከመርዳት የሚያደክመው ከሆነ ፈለይሰ ቢሙሕቢን አለል ሐቂቃ በእውነቱ ያን ሰው የሚወደው ሰው አይደለም ማለት ፈለይሰ አይደለም ቢሙሕቢን ወዳጅ አይደለም በቃ አፍቃሪ አይደለም አለል ሐቂቃ በእውነቱ አንድ እኮ ለአላህ ውዴታ ጥልቅ ፍቅር ያለው ውዴታ ያለው የሰዎች ወቀሳ አያደክመውም። አላህን ከመውደድ ነው። እሱን ከመርዳት ዲነል ኢስላምን ከመርዳት አያደክመውም። ሰው ብዙ ነገር ሊል ይችላል፣ አያደክመውም። እንደውም ምን ይጨምርለታል? ጥንካሬን ይጨምርለታል። ጥንካሬን በጣም ይጨምርለታል። ሲያላግጡበት፣ ምን ሲሉበት፣ ምን ሲሉበት። ምክንያቱም ነብያቶች ሲመጡ ያላላገጠባቸው የለም ያልቀለደባቸው የለም ማለት ስለዚህ የእነሱ መንገድ ነው ያስኩት ሰው እኮ ባጢል ቢዝ ኖሮ ሰው አያላግጥብኝም አይቀልድብኝም ሐቅን ስለያስኩ ነው ብሎ ይጠነክራል እንጂ አይደክምም ማለት ወለአስባብ الجاليه ትልቅ የሚባሉ ሰበቦች ይላል والاسباب الجالبه نعم والاسباب الجالبه لمحبه الله والاسباب ሰበቦች الجالبه የሚያስገኙልን لمحبه الله የአላህን ፍቅር ተዓላ የበላይ የሆነው አስረቱ አሽያ አስር ነገሮች ናቸው። ከዚህም የበለጠ ግን ሊጠቀስ ይችላል። ከአስርም ሊበልጥ ይችላል። እዚህ ላይ እንግዲህ አስሩን ሊያመጡልን ነው። ذكراه ابن القيم رحمه الله ابن القيم الجوزي ጠቅሶታል። وهي እሷ የአላህን ውዴታ ከምናገኝበት የሰው ልጅ የአላህ ሙሐባ ልብ ውስጥ እንዲተከል ከሚያደርጉ እንዲያብብ ከሚያደርጉ ነገሮች አሐዱሃ ቂራአቱል ቁርአን ቢተደቡሪ ወተፈሁሚ ቁርአንን መቅራት ነው። ቢተደቡሪ በማስተንተን ስንቶቻችን ቁጭ ብለን እንግዲህ በየቀኑ ፕሮግራም አውጥተንለት ቁርአንን እንቀራለን። ራሳችንን ብቻ እንየው። ልክ ለበረካ የሚቀራን የሚመስለው ማለት ነው። እዚህ ወይ ሲመጣ ሊከፈትም ይችላል፣ አይታወቅም። ቢተደቡሪ ግን ቁርአንን የራሳችን ትልቅ ንብረት መመሪያችን መሆኑን አውቀን ቂራአቱል ቁርአን ቢተደቡሪ በማስተንተን ወተፈሁሚ በመረዳት ሊመዓኒሂ ማዕናውን በመረዳት ምንድነው ማዕናው የሚለውን ወማ ኡሪደ ቢህ በሱ የተፈለገውን ነገር ኡሪዱ ነው የሚለው ኡሪደ በሉት ወማ ኡሪደ ቢሂ በሱ የተፈለገውን ነገር በማስተንተን መሆን አለበት በቃ ምንድነው የተፈለገው በዚህ የቁርአን አንቀጽ እኛን ለመገሰጽ ለማስተማር ምን ተፈለገ የሚለውን ማወቅ አለን። አሳኒ ሁለተኛው አተቀርቡ ኢለላሂ ወደ አላህ መቃረብ ነው። ተዓላ ቢነዋፊሊ ሱናን በመስገድ ባዕደል ፈራኢዲ ከፈርድ ሰላቶች በኋላ ሱናን በመስገድ አዎ ፈርድ ሲባል እንግዲህ የሰላትም አለ የብዙ ነገሮች ምን ፈራኢዶች አሉ ማለት ሳሊሳ ደዋሙ ዚክሪላህ አላህን ማስታወስ የሚባለው ነገር ማዘውተር ደዋም መዘውተር ማለት ነው። ዚክሩላህ አላህን ማስታወስ ፊ ኩሊ ሃል ፈራክ ስናገር ሱብሓነላህ፣ አልሐምዱሊላህ፣ አላሁመ ሰሊ ወሰሊም ዓላ ነቢይና ሙሐመድ ይህንን የመሳሰሉ ነገሮችን በቃ አላህን ማስታወስ የሚባለው ምላሳችን ላይ ሊመጣ ይገባል። አላ ኩሊ ሐልን በሁሉም ሁኔታችን ብሊሳን በምላሳችን ወልቀልቢ በቀልብም ወልዓመሊ በተግባርም ማለት ነው ጭምር ልንዘወትር ይገባል ይላል። الرابع አራተኛው ኢሳሩ ማ ዩሕብሁ ላሁ ዐላ ማ ዩሕብሁ ልዓብድ ኢሳሩ ማስበለጥ አለብን ማ ዩሕብሁ ላህ አላህ የሚወደውን ነገር ዐላ ማ ዩሕብሁ ልዓብዱ አንድ ባሪያ ከሚወደው ነገር ማስቀደም ማስበለጥ አለበት عند تزاحم ሙሐበተይ ሁለት ሙሐባዎች ምን ብለው ሲመጡ ተዛሁም ማለት ማለት ነው እ ተደራርበው ሲመጡ አይደል እንዴ ተደራርበው እ ሲመጡ ማስበለጥ ያለበት የማንን ፍቅር ነው የማንን ነው የአላህን ፍቅር ውዴታ የሚለው ማስቀደም አለበት። አልኻሚስ አምስተኛው አተአሙል ማስተንተን አለብን። ፊ አስማኢላህ የአላህን ስብሓነ ወተዓላ ስም ወሲፋቲሂ እንዲሁም የአላህን ስብሓነ ወተዓላ ባህሪዎች ማለት ነው ልናስተነትን ይገባል ማለት ነው። የአላህ ስምና ባህሪያቶችን ልናስተነትን ይገባል። እራሳቸው ዒብራ አላቸው። የአላህ ስብሓነ ወተዓላ ስምና ባህሪያቶች ራሳቸውን የቻለ ምን አላቸው? የምናስተነትነው ነገር አለ ማለት ነው። ግልጽ ነው። አልቀሃር ስንል፣ አልዓዚዝ ስንል፣ አልረሒም፣ አልወዱድ ስንል ራሱን የቻለ ትምህርት ይሰጠናል። ስለዚህ ተአሙል ማድረግ አለብን። ወማ ተዱሉ ዐለይሂ እሷ የምታመላክትበትንም ጉዳይ ወማ ተዱሉ ዐለይሂ እሷ የምታመላክተውንም ሚነል ከማሊ ሙሉነትን ወልጀላሪ ታላቅነትን ወማ ለሃ ለእሷም ያላትን ሚነል አሳር ልሐሚዳ ምስጉን የሆነን ፋና አሳር ማለት ማለት ነው ፋና ምስጉን የሆነ ፋናዋን ምስጉን የሆነ ተጽዕኖ ፈጣሪነቷን አሳር ማለት ፋና ማለት ነው ማወቅ አለብን ሳሪሳ ስድስተኛው አተአሙል ማስተንተን ነው። ፊ ኒዓምላህ አላህ የዋለልንን ምን ጸጋ አዛሂራ ወልባጢና ውስጣዊም ሆነ ውጫዊ አላህ ለኛ ያለውን ነገር ማስታወስ والله أخرجكم من بطون أمهاتكم لا تعلمون شيئا وجعل لكم السمع والأبصار والأفئدة ቀሊለን ማ ተሽኩሩ። አላህ እኮ ከእናታችሁ ሆድ ስትወጡ ወላሁ አኽረጀኩም ሚን ቡቱን ላ ተዕለሙነ ሸይአ ምንም የማታውቁ ሆናችሁ ነው ግን የወጣችሁት እኮ አለ። ወጀዐለ ለኩም ሰማዐ መስሚያ አደረገላችሁ፣ ማየቻ አደረገላችሁ፣ ወልአፍኢዳ አቅል አደረገላችሁ። ትንሽ እንኳን አታመሰግኑት። እኛ ግን እሱ በሰጠን ጸጋ ያመጽ ነው ያለን። ጆሮ ሰጠን፣ በጆሮ እናምጻለን። አይን ሰጠን፣ በሰጠን አይን እናምጻለን። አቅል ሰጠን፣ ፋሲድ የሆነ ነገር ነው የምናስብበት የምንሰራው ያለ ነው በሱ ጸጋ። ግን የተፈለገው ግን ማስተንደን ነበረ። ይሄንን ውሎልኛል፣ ስለዚህ እሱ በሰጠኝ ጸጋ መልካምን ነገር ብሎ ነበር ሰው መስራት የነበረበት። ወሙሻሃደት ብሪሂ ወሙሻሃደቱ መመልከት ማስተዋል ብሪሂ እሱ ያለልንም መልካም ነገር ወኢሕሳኒሂ አዎ በጎ ነገርን ወኢንዓሚሂ ጸጋውን አላ ዒባዲሂ በባሪያው ላይ ምን ያለውን የዋለለትን አንዳንድ ሄድ ብሎ በሽተኛ ማየት አንዳንድ ሆስፒታሎችን ከተመቸ ሄድ ብሎ ምን አይነት ይዘት እንዳላቸው መመልከት የጤናን ጸጋ እናውቅበታለን ማለት ነው። سابع ሰባተኛው እንኪሳሩል ቀልብ ቀልብን መስበር ነው። በይነ የደይ ኢላህ አላህ ፊት ስንቀርብ ማለት ነው። አዎ ዝም ብለን ቁርአንን ደቃ بغير تدبر وتفكر ዝም ብሎ ማነብነብ ብቻ አይደለም ማለት ነው። ሰበር ብለን ማለት ነው ልክ እንደ ቁርአን እናንብበው። በይነ የደይ ኢላህ ሰላት ላይም ቢሆን وافتقاره መከጀል ኢለይህ ወደሱ እሱ ፊት መሰበር انكسار ال ቀልባችን መስበር بين يدي الله አላህ ፊት በምንሆን ሰዓት وافتقاره إليه ወደ እሱም መከጀል الثامن ስምንተኛው الخلوة بالله። በአሁን ሰዓት የታጣ ትልቅ ነገር ቢኖር ብዬ የማስበው የስምንተኛው በጣም ጠፍቷል። አልኸልወቱ ቢላህ በአላህ ብቸኛ መሆን በአላህ ብቸኛ መሆን ብቻችንን ቁጭ ብለን እስቲ አላህን ማስታወስ ቁጭ ብለን በቃ አላህ የዋለልንን ኸልዋ የሚባለው ነገር የለም አለ። በቃ ዝም ብሎ ሁሉም ዛህማ ጋጋታ ምን ምን ነው በቃ ሁሉ የሚፈልገው ኸልዋ ለብቻው ከአላህ ጋር የሚያወራበት የለው። አልኸልወቱ ቢላህ ግን ያስፈልጋል። ራሱ ምን የሚልበት ምን የሚልበት የሚመዝንበት የሚተሳሰብበት አላህ የዋለለትን ጸጋ የሚያስታውስበት ጊዜ ያስፈልጓል ወቅተ ኑዙል ኢላሂ በተለይ በተለይ ወቅቱ ኑዙል ኢላሂ አላህ ስብሓነ ወተዓላ በሚወርድበት ሰዓት ወቅተ ኑዙል ኢላሂ አምላክ አላህ በሚወርድበት ሰዓት ሂነ የብቃ ثلث الليل الآخر በመጨረሻዎቹ የሌሊቱ የመጨረሻ ሲሶ ሲቀር እዚህ ነው የሌሊቱ ሲሶ አንድ ሶስተኛ መጨረሻው ሌሊት ላይ ሲቀር ራስን እስቲ ኸልዋ መፍጠር። አዎ በዛ ሰዓት ማለት ነው ከስምንት ሰዓት ከምናምን በኋላ ማለት የሌሊቱ መጨረሻ ለይል የሚጀምር አወለል ላይ ይላል መግሪብ እ እነዚህ አለ የመጨረሻው የሌሊቱ ሲሶ ላይ አንድ ሶስተኛ ሲቀረው አዎ ራስን ኸልዋ ማድረግ ሁሌም ከሰው ጋር ተደባልቀን ማምልኮ መንፈጽማል ሰላት ጀማዓ ምን ሁሉም ነገር እስቲ ኸልዋ ደግሞ ይኖራል وتلاوة القرآن في هذه الوقت በዚህ ወቅት ላይ ቁርአንን መቅራት وختم ذلك ይህንን ቁርአን ደግሞ ማክተም ذلك بالاستغفار استغفار በማድረግ والتوبة ወደ አላህ በመመለስ አዎ ራሳችንን ኸልዋ የምናደርግበት ጊዜ ያስፈልገናል ታሲዑ ዘጠነኛ ይላል ሙጃለሰቱ አህል ልኸይር نعم سؤال نعم ጥያቄ የለም وتلا وختم ذلك بالاستغفار والتوبة التاسع زتنيا مجالسة أهل الخير أهل الخير وچن من ማለት መቀማመጥ አለ የኸይር ባለቤቶችን መቀማመጥ አህሉ ሸሮችን ለእኛ የሚያተርፉልን ሸር እንጂ ምንም የለም ابتعد عنه ከሱራቅ ኢላ ለንስህ ለመምከር ካልሆነ በስተቀር ከነዚህ ሰዎች ጋር መቀመጥ ያስፈልጋል። ለመምከር ከሆነና እነሱ መክሮ ለመገሰጽ በቃ ከሆነ ከዛ ውጪ ግን ሙጃለሳ ማድረግ የለብንም። ምን ተጃለሰ ተዋረክ ማንም ሰው የሚወርሰው አብሮ የተቀመጠውን ነው። ማንጋ ነው መቀመጥ ያለብኝ? ለህይወት የለውጥ ማመጣው ማንጋ ብቀመጥ ነው? የቷ ትሻለኛለች? ሁሉም መምረጥ አለበት። አዎ አልመርኡ አላ ማንም ሰው በጓደኛው ዲን ነው የሚሆነው ማለት ማንም እፍረት እየተሰማው ኸይርን ነገር ላይሰራ ይችላል። ይህን የመሳሰሉት ነገሮች ማለት ማንን በቃ ጥሩ ሰው ራሱ ጓደኛ የምታደርግ ብታጭ ተይው በቃ ለምን አትይው? ምን ችግር አለ? ያለ ጓደኛ አይኖርም የተባለ ነገር አለ። የአላህ ፍቅር እኮ አይደለም የጓደኛ ነገር ግልጽ ነኝ። ይቅር ምንም በቃ መን አራደ አልአኒሰ ፈልቁርአኑ የክፊ አጫዋች የፈለገ ግልጽ ነው። ለሱ ጀሊስ የፈለገ ፈልቁርአኑ የክፊ ቁርአን ይበቃዋል። በቃ ጥሩ ሰው ካገኘሽ ጓደኛ መታረጊው እሰየ ወይላ አትሩኪ ኩለ ልአስዲቃ እስራር ሙጃለሰቱ አህል ልኸይር ወሰላህ የመስተካከል ባለቤት የሆኑትን አልሙሕቢነ ሊላህ ዐዘ ወጀል የአላህ ፍቅር ያላቸውን ወልስቲፋደቲ እነሱን ጓደኛ ልናደርግ ይገባል። ወልስቲፋደቲ ሚን ከላሚህም ከንግግራቸው ደግሞ ጥቅም ማግኘት ወልስቲፋዳ ማለት ጥቅምን ማግኘት ሚን ከላሚህም ከንግግራቸው በቃ እነሱ የሚነግሩን ነገር እንደ ተራ መወርወር አይደለም። የሚናገሩትን ነገር ቁም ነገር በለን እስቲ እኔ ለህይወቴ እኮ ይጠቅመኛል ለእኔ ብሎ ነው የሚመክረኝም ብሎ ያንን ነገር መውሰድ ያስፈልጋል። ለዓሽር አስረኛው አልብቲዓድ መራቅ ነው። አን ኩሊ ሰበቢን ከእያንዳንዱ ሰበብ የሑሉ በይነ አልቀልቢ ወበይነ አላህ በቀልቡና በአላህ መካከል የሚጋርድን ነገር መራቅ ሚነ ሸዋግሊ ቢዚ የሚያደርጉ የሚጻረሩ ተጻራሪ ነገሮችን መተው የአላህን ፍቅር ውስጣችን እንዳይሰጥ የሚያደርጉ በእያንዳንዱ በአሁኑ ሰዓት በስቷል እንግዲህ የአላህን ፍቅር የመልእክተኛው ፍቅርን ቢዚ የሚያደርጉ ብዙ ነገሮችን ሰው ወዷል። ዱንያ ላይ የተለያዩ ቅራቅንቦ ኮተቶችን ሰው ልጅ ልብ ውስጥ አስገብቶ የአላህን ፍቅር የመልእክተኛውን ፍቅር እያወጣ ነው ያለው፣ ከውስጡ እያወጣ ነው ያለው እያወጣ ነው ያለው። يعني متنقك أسبلقه ومن توابع محبة الله ولوازمها ومن تع... ومن توابع تكتلك من محبة الله يا الله انفكر وديتها ولوازمها يميزو الله ان يمي يميزو يهونو تكبر محبة رسول الله صلى الله عليه وسلم يا الله يا مودد እውነት አላህ የምንወድ ከሆነ እሱን ተከትሎ የሚመጣ ነገር ነው። ወለዋዚሚሃ ደግሞ የሚያስይዘው ነገር ነው። አላህን መውደድ የሚያስይዘው ነው። ምንድነው እሱ የሚያስይዘው? ማንን መውደድ? ነቢዩ ሰለላሁ ዐለይሂ ወሰለምን መውደድ ከማ አኽረጀ አልቡኻሪዩ ወሙስሊም ቡኻሪና ሙስሊም የዘገቡት አለ አን አነስ ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال نبي عليه الصلاة والسلام ብለዋል ላ ዩእሚኑ አሐድኩም አንዳችሁ እኮ አማኝ ሊሆን አይችልም ሐታ አኩነ አሐበ ኢለይህ ወደ እሱ የተወደድኩ እስክሆን ድረስ ሚን ወለዲህ ከልጁ ወዋሊዲህ ከወላጆች ወናሲ አጅመዒን ከሰዎች በአጠቃላይ እኔ የተወደድኩ እስክሆን ድረስ የሰው ልጅ አላመንም ነው። አላህና መልእክተኛው የሚወድ ሰው አላህን የሚወድ ሰው ለነቢዩ ከምንም የበለቀ ፍቅር ይኖረዋል። ከልብ ነው ፊዳ ከአቢ ወኡሚ እሱ ጋር ያለው ከልቡ ብሎ በቃል ላይ የቀረበ ጽሁፍ ላይ የሰፈረ አይደለም። እውነት ከልቡ የነቢዩ ሰለላሁ ዐለይሂ ወሰለም መሐባ ይታይበታል። የነቢዩን ንግግር ያከብራል። የነቢዩን ሱና ሐይ ለማድረግ ምንም የሚከብደው ነገር የለም። እውነት አፍቃሪ ነው። አዎ እነዚህ ነጭ ውርጋጦችን የወደደ እኮ ያለ ምንም እስትሕያ የእነሱን ፈለግ ሲከተል ተዋለ ስለሚወዳቸው እውነት የአላህ የመልእክተኛው ፍቅር ያለው ንግግራቸውን ሱናቸውን ያከብራል። እውነተኛ ፍቅር እሱ ጋር ታይበታል። አይ ማለትም ላ ዩእሚኑ ልኢማን አልካምል ሙሉ የሆነ ውዴታ የለም። ላ ዩእሚኑ ልኢማኑ ልካሚል ሙሉ የሆነ ኢማን የለም። ሙሉ የሆነ ኢማን የለም። ኢላ መን ካነ ረሱል አሐበ ኢለይህ ኢላ መን ካነ ረሱል አሐበ ኢለይ ወደ እሱ ነቢዩ ዓለይህ ሰላቱ ወሰላም የተወደዱ የሆኑበት ሰው እንጂ ሚን ነፍሲ ከምን የበለጠ ከነፍሱ የበለጠ ወአቅረበ ናስ ኢለይህ አዎ ቅርብ ከሆኑት ቅርብ ከሆኑት ሰዎች የበለጠ ማንን ይወዳል መልእክተኛው ሰለላሁ ዐለይሂ ወሰለምን ይወዳል ወሙሐበቱ ረሱል አዎ ነብዩን መውደድ ታቢዓቱን ሊሙሐበቲላህ አላህን ለመውደድ ተከትሎ የሚመጣ ነው። ሙላዚመቱን ለሃ እሷን ሙላዚመቱን ለሃ እሷ የምታስይዘው ነገር ነች። እሷ የምታዚዘው ነገር ነው። አላህን ስለ መውደዳችን ብለን ነው ማንን የምንወደው መልእክተኛው የምንወደው አላህን የምንወደው ሊዛቲሂ አላህ የሚወደድ አምላክ ስለሆነ ነው የምንወደው። ነቢዩም ግን የምንወደው ሊአጅልላህ ለማን ብለን ነው የምንወደው? ለአላህ ብለን ነው። ሙእሚኖችንንም የምንወዳቸው ለዛ ብለን ወመን አሐበ ረሱል ነቢዩን ወደደ ደግሞ ኢተባዐሁ ምን ይለዋል? ይከተላቸዋል። ፈመን ይደዓ ሙሐበተሁ ነቢዩን ወዳለሁ ብሎ የሞገተ አለይህ ሰላት ወሰላም የአላህ ውዳሴና ሰላም በሳቸው ላይና وهو يخالفه እሱ እየተቃረናቸው ፊማ ጃአ ብሂ እሳቸው በመጡበት ጎዳና እየተቃረነ ነቢዩን ወዳለሁ የሚል فيطيع غيره ከሳቸው ውጭ ያለን እየተከተለ من المنحرفين መንገድ የሳቱትን western ኦችን ሌሎችን ወልሙብተዲዒን ቢድዓ ፈጻሚዎችን አዎ የቢዳ ጫፋሪዎችን እየወደደ ወልሙኸሪፊን ሁራፊዮችን እየወደደ ሙኸሪፊን ሁራፊይ ማለት ኸሪፈ ሲባል ምን ማለት ነው? መንፈሰደ አቅሉሁ ማለት ነው። አቅሉ የተባላሸን ማለት ሁራፊይ ሲባል የጀዘቡ አቅላቸው የተበላሸው እ እነሱን እየታዘዘ ነብይን ወዳለሁ ሲል ሰዩሕይል البدع ቢድዓን ህያው እያደረገ ወየትሩኩ ሱነነ የነብዩን ሱና እየተወ ነብዩን ወዳለ ያለ فهو كاذب እሱ ውሸታም ፊ دعواه በጥሪው በሙገታው ውሸታም أنه يحب الرسول ነብዩን ወዳለው ማለቱ ውሸታም ለምን ሊአነ ልሙሕበ ዩጢዑ መህቡበ ምክንያቱም አፍቃሪ ወዳጅ ለአፍቃሪው ታዛዥ ነው ፈለዚነ እነዚያ يحدثون البدعة ቢድዓን ፈጻሚዎች የሚፈጥሩ አልሙኻሊፋ ያቺ የፈጠሯት ደግሞ ቢድዓ የምትኻለፍ የሆነች ሊሱነቲ ረሱል ሰለላሁ ዐለይሂ ወሰለም የነቢዩን ሱና የሚጻረር ከሆነ ቢኢሕያኢ ልመዋሊድ ምሳሌ ሞሊድን ህያው ማድረግ የነቢዩ ሞሊድ ብሎ ነቢዩን እንወዳለን ብለው ቢኢሕያኢል መዋሊድ መውሊድን ህያው ማድረግ ወገይሪሃ ሌሎችንም ሚነል ቢድዒ ፈጠራ የሆኑ ተግበሮች አው የፍዓሉነ ወይ ተገብራሉ ማ ሁወ አዕظም ሚን ዛሊክ ከዚህም የበለጠ የሆነን ከመውሊድም የበለጠ ትልቅ የሆነ ወንጀልን ይሰራሉ من ذلك ከዚህ ውስጥ ሚነል ድንበር ማለት في النبي صلى الله عليه وسلم። በነቢዩ ላይ ድንበር ማለፍ ሁዝ ቢየዲ ያ ረሱሉላህ አግስና ያ ረሱሉላህ እያሉ የሚሉትን ይመስል አዎ ድረሱልን እርሱ የአላህ መልእክተኛዬ እጄን ያዙኝ يا رسول الله ማለት ነው ودعائه من دون الله ከአላህ ውጭ እሳቸውን መጥራት ወጠለቡል መደድ ሚንሁም ከሳቸው እርዳታ መፈለግ መደድ እርዳታ ወልስቲጋተቲ ቢሂ የጭንቅ ጥሪ በሳቸው መጣራት አዎ ወማ አዎ ከዚህ ጋር ግን የደዑና እነሁም ዩሕቡና እሳቸውን ነቢዩ አለይሂ ሰላቱ ወሰላምን እንደሚወዱ ይሞግታሉ እነዚህ ሰዎች فهذا ይህ من أعظم الكذب ትልቅ ከሚባል ውሸት ነው። ወሁም እነሱ እኮ ከለዚነ ቃለ አላሁ ፊህም አላህ ስለ እነሱ እንዲህ ብሎ የተናገረው ነው። ወየቁሉነ አመና ብላህ ወየቁሉነ ብለው ይላሉ። አመና ብላህ በአላህ አመንን ይላሉ። ወቢረሱሊ በመልእክተኛውንም አመንን ይላሉ። ወአጣዕና ታዘዝንም ይላሉ ثم يتولى ከዛም ይዞራሉ ፈሪቁ ምንሁም ከእነሱ የተወሰኑት ይዞራሉ እንወዳለን ብለው ሲያበቁ አላህና መልእክተኛን ሲዞሩታል ሚን ባዕድ ዛሊከ ከዚህ በኋላ አዎ እንወዳለን ካሉ በኋላ አምነናል ካሉ በኋላ ወማ ኡላኢከ ቢልሙእሚኒን አላህ ምን አለ ወማ ኡላኢከ እነርሱ እኮ አይደሉም ቢልሙእሚኒን አማኞች ሊአነ ረሱል ምክንያቱም የአላህ መልእክተኛ ነሃ አን ሃዚህ ልእሙር ከእነዚህ ነገራቶች ሁላ ከልክለዋል ጉሉው ከማለፍ ቢድዓን ከመፈጸም አዎ ከአዲያኖችን ከመከተል ሁሉም ከልክለዋል ወቀድ ኻለፉ ነህየሁ የእሱን ክልከላ ምን አሉ ተኻለፉ ተጻረሩ ተቃረኑ ወርተከቡ ያዙ ተሸከሙ ማዕስየተሁ እሱማ መጽን ማለት ነው ተሸከሙ ወሁም እነሱ እኮ የደዑነ አዎ ይሞግታሉ አነሁም ዩሒቡነሁ እሱን እንደሚወዱት እንደሚያፈቅሩት ይሞግታሉ ፈከዘቡ ፈከዘቡ ዋሹ ነስአሉላህ አልዓፊያ አላህን ስብሓነ ወተዓላ ከዚህ በላ እንዲጠብቀን እንጠይቋለን ይላል። አላሁመ አሚን። اللهم إني أسألك محبتك في السر والعلانية ጥያቄ ካላችሁ ጠይቁ።